ሰጋጅን ሱትራ እንመለከታለን። በዚህ ደግሞ ሰጋጅ ሱትራ መያዝ እንዳለበት ከፊት ለፊቱ ማስቀመጥ እንዳለበት እንመለከታለን። عن ابي جهيم بن الحارث رضي الله تعالى عنه قال قال رسول الله صلى الله عليه وسلم ابا جهيم بن الحارث ما نقل اسمه عبد الله وهو ابن الحارث ابن الصمع الانصاري الخزرجي صحابي معروف بقي الى خلافه معاويه ድረስ የቆየ ሰሃቢይ ነው ታዋቂና ታላቅ ሰሃቢይ ነው አባ ጁሃይም እብን አልሐሪስ ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ እንዲህ ሲሉ ሰምቻለሁ እያለ ነው። ነብዩ እንዲህ አሉ። ምን አሉ? ለው ያዕለሙል ማሩ የሚያልፈው ሰውዬ ቢያውቅ ኖሮ በይነ የደይል ሙሰሌ በተጋድ ፊት ለፊት የሚያልፈው ሰውዬ ቢያውቅ ኖሮ ማዛ አለይህ በሱ ላይ ያለበትን ምን እስም ወንጀል የወንጀሉን ልክ ቢያውቀው ኖሮ لكان በሆነ ነበር أن يقف መቆሙ أربعين አርባ መቆሙ خيرا له ለሱ የተሻለ በሆነ ነበር من أن يمر ከማለት ይልቅ بين يديه በሱ ፊት ለፊት በሰጋጁ ፊት ለፊት ከማለት ይልቅ አርባ መቆም የተሻለ በሆነ ነበር ለሱ አያውቀው ያውቀው ኖሮ አርባ ናም አርባ ምን አታውቅም ሐዲሱ متفق አለ ቡኻሪ ሙስሊም የዘገቡት ነው ሌላ ሐዲስን information የሚያሟላው واللفظ للبخاري አረፍተ ነገሩ ደግሞ የቡኻሪ ነው አረፍተ ነገሩ ማዕናውን ግን በያዘ መልኩ ቡኻሪም ሙስሊምም ዘግበውታል ግን ይህ ነገሩ አገላለጹ የራሱ የቡኻሪ ነው። ووقع في البزار በዛር ላይ የመጣ ነገር አለ። ምን من وجه آخر። በሌላ አገላለጽ أربعين خريفا አርባ ክረምት ቢቆም ይሻለው ነበር ይላል። أربعين خريف خريف ማለት ክረምት ማለት ነው። የ صيف ተቃራኒ ነው ኸሪፍ ማለት አርበዒነ ኸሪፈን አርባ ክረምት አርባ ክረምት ማለት አርባ አመት ማለት ነው። ምክንያቱም አርባ ክረምት የሚገኘው አርባ አመት ውስጥ ነው። ስለዚህ አርባ ክረምትን ብሏል። ሌላ ቦታ እኔ አርበዒነ ሸህረን ይበሉ አርበዒነ የውመን ይበሉ አርበዒነ ሰይፈን አው ኸሪፈን ይበሉ ብቻ ከሶስት አንዱ ነው። አርበዒነ ያለችውን ግን አስታውሳለሁ ነበር ያለው ሙተፈቅ ላይ በሆነው ሐዲስ ወላኪን በዛ አድርጋ እዛኛው ሌላ ዘገባ ስንሄድ أربعين خريفا አመት መሆኑን ለየልን ማለት ነው። ከሌላ ነው ሐዲሱን አምጥተህ information ኑ ሁሉም የምትሞላው። እዛ ግን شك راوي ነበረበት። አርባዒነ የውመን አርባ ቀን ይበሉ አርባ ወር ይበሉ አርባ ዓመት ይበሉ ብቻ አርባ ሲሉ ሰምቻለሁኝ አለ። ወር ለመሆኑ ወይ ዓመት ወይ ቀን ለመሆኑ ሌላ ሐዲስ ላይ ለዚህ ነው አንድ كتاب ቡኻሪን ብቻውን ይዘህ حكم መስጠት አትችልም። ምክንያቱም እሱ ትንሽ የሆነ የሚጎድለው ነገር አለ። ሙስሊምን ማምጣት አለበት። ከዛ ሱነኖች የነዚህ ሁሉ ድምር ውጤት ነው። ለዚህ ነው ከቡኻሪ ቡኻሪና ሙስሊም ብቻ የሚወጣ አለ አይደል? ከሱነኖች ሁሉ የተውጣጣ ነው ብሎ አኩል የሆነ ነገር ነው information የሚሰጠው አኩል የሆነ ነገር ነው የሚሰጠው ከበዛር ላይ ይችን ብቻ አምጥቷታል ሌላውንም እኮ ዘግቦታል ግን አርጃኢነ ኸሪፈን የምትለዋል አመጣለህ አንተ በላው ሐዲስ ላይ ቡኻሪና ሙስሊም ውስጥ ስትገባ አርበዒነ የውመን ይሁን አርበዒነ ሸህርን ይሁን አርበዒነ ሰነተን ይሁን ብቻ አርባ ብለዋል ከዛ ከዚህኛው ዓሊም ሐዲስ ላይ አምጥተህ ትሞላዋለህ ማለት ነው ለው ያዕለሙል ማሩ የሚያልፈው ሰውዬ ቢያውቅ ኖሮ በይነ የደይል ሙሰልህ በሰጋጅ ለፊት ይሄ በጣም አብሮን የሚሄድ ነገር ነው። እንጠብቅ። የሚገርም ነገር ነው። ማዛ አለይህ ያለበትን ምን እስም ወንጀል መጠን ቢያውቅ ኖሮ ለካነ በሆነ ነበር አየጢፈ መቆሙ አርበዒነ አርባ አመት መቆሙ ኸይረለሁ ለሱ የተሻለ ነበር። ምን አየሙረ አርባ አመት መቆም ማለት ዝም ብሎ መቆም አይደለም። ፀሐይ ላይ ፀሐይ ሁሉ እያለፈበት ዝናብ ላይ ውጭ ላይ አርባ አመት በጣም ይከብዳል። ምን ያክል ዘግናኝ እንደሆነ ማለት ነው። አየሙር አርበዒነ ኸሪፈን አርባ ክረምት በሱ ላይ ቢያልፍ የተሻለ ነበር። ኸይረን ለሁ ምን አየሙረ ከማለቱ ይልቅ በይነ የደይ በሚሰግደው ሰው ፊት ከማለት ማለት ነው። ይሄ ሱትራ ባደረገው ሰውዬ ፊት ሱትራ የሚጠቀመው ሰው ሱትራ የሚጠቀመው ሰው ሱትራ የማይጠቀም ከሆነ አንድ ሰው ሁለቱም ሰዎች ሊሆን ይችላሉ። ሱትራ አለማድረጉ አንድ ራሱ ጥፋት አጥቷል። ሁለተኛ የሚሄደው ሰውዬ ደግሞ ጥንቃቄ አድርጎ መሄድ አለበት። ሁለቱም ጥያቄ ምልክት ውስጥ ነው የሚገቡት። ሱትራ አድርጎ ደግሞ ሱትራውን ጥሶ የሚሄድበት ከሆነ ተጠያቂው የሚያልፈው ሰውዬ ነው። አደጋ የሚያጋጥሙ ማለት ነው። ሱትራ አድርጎ ከሆነ ለዚህ ነው ሱትራ በጣም መጠንቀቅ አለብን። ሱትራ አስታውሳለሁ ፊ አንዋር الذين يتعلمون الحديث حديث من የሚማሩት ልጆች ሱትራ ይዘው ይመጣሉ እንጨት ሲሲ የሚመስል ነገር እንደዚህ ልክ ቅራት ተቀርቶ ወይ ሱና እንትን ሲሰግዱ በህዋ ሲሰግዱ ፊታቸው እንደዚህ ያቆሙታል። መያዝ አለው እንደዚህ መያዝ ወላሂ ኢለልአን አሁን ድረስ ራሱ አውቃለሁ እኔ አለ እንጨት የተጠረበ እንጨት ለዚህ ለሱትራ ተብሎ የተዘጋጃል። ምስለ ሙአኺረቲ አርህል ራሱ በቃ እንትን ላይ ግመል ላይ ወይንም እፈረስ ላይ ከኋላ ያለው ኮርቻው የሚቀመጥበት ሰውየው የሚደገፈው አለ አይደል? እሱን የምትመስል አምጥታ ያስቀምጣል። ከዛ ወላሂ ኢህያ ሱና እኮ ሌላን ትወክላለህ። ስራ ታደርጋለህ። እሱን የሚወክል ሌላ ነገር ማድረግ ትችላለህ። ሰፋ ያለ ነገር ታደርጋለህ። ግን እሷን ይዘው መስጊድ ድረስ ይዘው ይዞራሉ። ቂራአት رأيتهم والله بهم إلى الآن رأيت آه መእሙም መእሙም ከሆነ ችግር የለም አይ አይቻልም ማቋረጥ። አዎ አይቻልም። ራቅ ማለት ነው ያለበት። ስንሄድ ምንም በፊት ለፊት ብንሄድም እንኳን ራቅ ባለ መልኩ ነው መሄድ አለብን። ሱትራ ከሌለ ሱትራ ከሌለ አንድ ነገር ልንገራችሁ። እናንተ ለምሳሌ መእሙሞች ሆናችሁ እየሰገዳችሁ ከኋላ ረካ ያመለጠው ሰው አለ። አሰላም ሰው ካለቀ በኋላ ከኋላ ያለው ሰው እስከሚጨርስ ድረስ አንተ ከሶስት እንዳትነሳ ሱትራ ሆኖ አዳሁ አውላ እንደውም በቃ አሁንም ራሱ ሐዲስ የሚቀሩ ልጆች ይሄን የሚያስተምሩ ሐዲስ የሚቀሩት ልጆች ማለት ነው። ልክ ያዩና ከኋላቸው የሚሰግድ ሰው ካለ ተመልሰው ቁጭ ይላሉ። ሊሄዱ የነበረው ለምን ሱትራ ለመሆኑ። እነሱ ከሄዱ በኋላ ሰውየው ብቻውን ይራቆታል። ወንድምህ ነው እዘንለት፣ ሱትራ ሁን። አዎ ሱትራ አድርጎልህ ማለት ይችላል። አለ በቃ ሲቀውሊን እናያለን ይመጣል። ገና እኮ ጀመርን። አንተ ችግር የለም እናየዋለን። የራስ ትርፍ ሌላ ሰው ምን ካለ ምኑ ሱትራ በሱትራውና በሰውየው በተጋጁ ፊት ለፊት ቢያልፍ አደጋ ነው። ሶላቱ ጭራሽ ይበላሻል ሳይሆን ሶላቱ ይበላሻል የሚለው ውሻ ካለፈ ጥቁር ውሻ ሴት ካለፈ አህያ ካለፈ ሊበላሽ ይችላል። አለል ቀውል ራጂ ይበላሻል። ከዛ ውጭ ያለ ሰው ቢያልፍብህ ግን መታገል አለብህ። ሀታ እስከምን ድረስ እስከ መምታት ድረስ ትደርሳለህ። ሱትራ እያለ ከሆነ እስከ መምታት መጀመሪያ እጅህን መታ ታደርገዋለህ። እምቢ ካለ ትገፈትረዋለህ። እምቢ ካለ ከዛ ድረስ ሱትራ ካለህ ነው። ሱትራ ከሌለ ግን መደባደብ አይቻልም፣ አይፈቀድም። መግፋትም ራሱ አንተ ኢሻራ ታሳየውና ርቀት ባለው ታስጠነቅቃለህ እንጂ መታገል ምናምን እንደዚህ ተመለስ ምን ምን ቀውጢ መፍጠር አይፈቀድልህም። ራሱ ሱትራ ካላደረገ ይህንን ነው ራሱ ዑለማዎች ያደረጉት። ሱትራ ያለው ሰው ነው እንደዚህ አይነት ሀታ ሙቃ እስከ ሙቃተላ እስከ መጋደል ድረስ ይዘቃለታል የተባለው ሱትራ ላለው ሰው ነው ያለው። መጀመሪያ ለዚህ ነው ሱትራ ማድረግ አለብን። ሱትራ መደረግ አለበት። ሰውየውን ጥያቄ ውስጥ ለማስገባት አይደል የምን መስመሮች ይሆናሉ እናያቸዋለን። እሺ እናያለን። ምንጣፍ ምናምን ምናምን የሚለው ለው ያዕለሙል ማር ይሄ በሚያልፍ ሰውዬ ላይ ያለ ወንጀል ነው። አጠናባ በጣም የሚከብድ ነገር ዋና አይሸተ ረዲየላሁ ተዓላ አንሃ ቃለት ኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ገዝወቲ ተቡክ ነብዩ ዐለይሂ ሰላቱ ወሰላም ስለ ሱኢለ ተጠየቁ ረሱሉላህ ሰለላሁ ዐለይሂ ወሰለም መቼ ፊ ገዝወቲ ተቡክ በተቡክ ዘመቻ ጊዜ ተጠየቁ አንሶ አንሱትረቱል ሙሰሊ አንድ ተጋጅተው ምን አይነት ሱትራ ነው የሚጠቀመው መጠኑስ ምን ያክል ነው የሚለውን ነገር ነብዩ አለይሂ ሰላቱ ወሰላም ተጠይቀው ነበር። በغزوه تبوك ጊዜ ማለት ነው። غزوه تبوك ማለት ነብዩ አለይሂ ሰላቱ ወሰላም በዘጠነኛው ዓመት ሂጅራ የዘመቱት ያደረጉት ጦርነት የመጨረሻው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ተቡክ የሚባለው ሮሞች ጋር ነብዩ አለይሂ ሰላቱ ሰላም የተዋጉበት ነው። ከሰላሳ ሺህ የማያንስ ሙጃሂድን ነበር አብሮ ሶሃባ ማለት ነው። ከነብዩ ጋር አብሮ የዘመተበት ተቡክ ማለት ሰሜን ሂጃዝ ወይንም ወደ ፍልስጤም ቀረብ ያለ ቦታ ነው ተቡክ የሚባለው። በዛን ጊዜ ነብዩ አለይሂ ሰላቱ ወሰላም ተጠየቁ። ፈቃል እንዲህ መጠኑ አሉ ሱትራው ስለ ሱትራው መጠን ነበር የተጠየቁት። ፈቃል እንዲህ ብለው መለሱ፣ ሚስለ ሙአኺረት ረህል ሚስለ ሙአኸረት ረህል ሚስለ መውኺረት ረህል ትችላላችሁ። ሚስለ ሙእኺረቲን ብላችሁ መቅረት ትችላላችሁ። ሙእኺረት ረህል ሙእኸረተ ረሕሊ ሙአኺረተ ረሕሊ ሙአኸረተ ረሕሊ መውኺረተ ረሕሊ አምስቱም ይበቃል። ሙአ ብላችሁ አውን ፈትህ አድርጋችሁ ኻኡን ሸድ ታደርጉና ኻኡን አንድ ጊዜ ክስራ ሌላ ጊዜ ፈትሃ ሙአኺ ሙአኸር ወይንም ደግሞ ሙእ ብላችሁ ሙእኺ ሙእኸር ኻኡ ላይ ነው የምትቀይሩ። አራት መውኺ ሐምዙን ጥላችሁ ኻኡን አድርጋችሁ መውኺ ሚስለ ሙአኺረተ ረሕሊ ኮርቻ ላይ ያለች ሙአኺራውን ከኋላ ሰውዬ የሚደግፋትን ያክል ማለት ነው። ሙአኺራ ሰውየው ከኋላ በኩል ፈረስ ላይ የፈረስ ኮርቻ የምታውቁ ከሆነ ከፊት ሰውየው የሚይዘው አለ እንደዚህ እንትኑ ቀጨው የሚጠመጠምበት ማለት ነው። ከኋላ ደግሞ ሰውየው የሚደግፈው አለች ትንሽ አፍታፋ ነገር ማለት ነው። ከክንዝር ከሆነ ነገር ከክንድ ሁለት ሶስተኛ አታልፍ። ያንን ያክል ናት። ሚስለ ሙአኺረተ ረሕል ብለው ነብዩ አስረዷቸው። ስለ ሙአኺረት ረህል መሆን አለበት ከፍታው ማለት ነው። ዑለማዎች ምን ብለው ወጡ? ሙአኺረት ረህል መጠኗ ምን ያክል ነው አሉና የአንድ ክንድ ሁለት ሶስተኛ ያክል ትሆናለች። ይሄ ማለት አንድ ክንድ ከዚህ እስከዚህ ቢሆን ከዚህ ከዚህ ከዚህ ከዚህ ከዚህ በታች ማለት ነው። ይሄንን የሚያክል ይሄንን ይችን ማለት ነው። ይችን የምታክል አንድ ጆክ የሚያክል ነገር ማለት ነው። ጆክ የውሃ መጥለፊያው ጆክ ሁለት ሶስተኛ ይሆናል። እሱን የሚያክል ነገር ማለት ሰፋም ያለ ይሁን ረጅምም ይሁን ሚስለ ሙአኺረት ረሕሊ ምንድን አልኳት? የኮርቻ ከኋላ ያለው መደገፊያው ማለት ነው። ሙአኺራ የምትባለው ረሕል ማለት ኮርቻው የሚጫነው የግመልም ይላሉ የፈረስም ይላሉ። ችግር የለም። የፈረሱ ራሱ ይሆናል እ ጫማ አሁን ጫማ ወይንም ደግሞ ኩባያ ነገር ምናምን የምናስቀምጠው ቅደም ተከተሉን ጠብቀን ነው። ምስለ መአኸረት ትራስ ከሌለ ኩባያ ልታደርግ ትችላለህ። ከኺላፍ ለመውጣት ነው። መስመር ይቻላል ባለው ሞባይልም ልታስቀምጥ ትችላለህ። መስመር ይቻላል ባለው የምንጣፍ ጫፍ ይቻላልን ባለው እንደዚሁ ልታደርግ ነው። እሱ መጨረሻ ላይ የምትሰጥ ነው። ዋናው ትልቁ ነገር ነብዩ ሲጠየቁ የተናገሩት ይህንን ነው ይህንን ነው ማድረግ ያለብን ነው። ታች የሚመጣው መስመር ማስመርን ይመስል የመሳሰሉት ሶስት ላይ ያለ መስመር እነዚህ እነዚህ ሱትራ ይሆናሉ ወይ? ሌላ አማራጭ ከጠፋ ይቻላል። እነ ኢማሙ አህመድ እንዳሉ ግን ወመናዐሁ አልአኸሩ ሌሎችም ከልክለውታል። አይሆንም የሚሉም አሉ። ትንሽ ኺላፍ አለበት። ለማንኛውም ሱትራ ይሄ ነው መጠኑ። ምስለ ሙአኺረት ረህል አስተማማኛዋ ሱትራ ይችላል። مثل مؤخرة الرحل أخرجه مسلم مسلم حديث ذكبوتا وعن سبرة بن معبد الجهاني الجهاني رضي الله تعالى عنه قال قال رسول الله صلى الله عليه وسلم صحابي مدني أقام بذي المروة ዚልመርዋ ላይ ኖሯል። ይህ ሰው ዩከና አባ ሱረያ አባ ሱረያ በመባል ይታወቃል። አወሉ መሻሂድህ ልኸንደቅ የመጀመሪያው ዘመቻ የተሳተፈው ኸንደቅ ላይ ነው። ወካነ ረሱሉ ወካነ ረሱለ አልይን የአልይ መላክተኛ ነበረ ሂነ ወለል ኺላፋ ሂነ ውልየል ኺላፋ ኺላፈነቱን በያዙ ጊዜ አልይ የመጀመሪያው መላክተኛቸው ወደ ሙዓዊያ የላኩት እሱን ነበር። አልይ ኺላፋውን ሲረከቡ ሙዓዊያ ጋር ሂድና አልሙባያአ ግባልኝ ብለውሃል አልይ በልና ንገር ተብሎ የተላከው የመጀመሪያው የአልይ ወደ ሙዓዊያ የተላከው መላእክተኛ ይህ ሰውዬ ተብሯል። ابن معبد بن جهان رضي الله تعالى عنه قال قال رسول الله صلى الله عليه وسلم الله እንዲህ አሉ ምን አሉ ሊየስተትር አሐዱኩም አንዳችሁ ይስተተር ሱትራ ይጠቀም ፊሶላቲ በሶላት ውስጥ ሱትራ ይጠቀም አደራ አሉ ወለው ቢሰህሚን በቀስ እንኳ ቢሆን ብለዋል ቀሱን እንደዚህ በማስቀመጥ እንኳ ቢሆን በዛ እንኳ ቢሆን أي سترة تجزئ غليظة كانت أو دقيقة وأنه ليس أقلها مثل مؤخرة الرحل سناقيل السبل የግድ ስለ ሙአኺረተ ረህል መሆን ብቻ የለበትም። እሱ ከጠፋ ቅደም ተከተሉን ጠብቀን ልንሄድ እንችላለን። ዘንግ ነገር ነብዩ ጦርም ተጠቅመዋል የሚለውን ባለፈው አይተናል አይደል? ውዱ ቤት ውሃውን ለስንጃ ይጠቀሙታል። እንትኗን ደግሞ ለምን ይጠቀማሉ ብለን ነበር። ለሱትራ ቀጭን ከመሆኑ ጋር ግን ተጠቅመዋታል። ቀጭን ረጅም ነው ቀጭን ነው። ቀሱን ትተክለዋለህ እንዴ ትወጋበታለህ ማለት ስለዚህ የግድ ሰፊ መሆን አለበት ብቻ አይደለም ሱትራ ቀጭን ሆና ከዛ ውጭ እንዳልፍ ሰውዬ ማለት ነው የሚመላለስ ነው። ወለው ቢሰህሚን አሉ ሱትራ በጣም አንገብጋቢ ነው ማለት ነው። ሙአኺራ ካጣችሁ ወለው ቢሰህሚን በሰህም እንኳን ቢሆን ተጠቀሟል። ነብዩ አለይሂ ሰላቱ ወሰላም ግልጽ ነው። وعن ابي ذر رضي الله تعالى عنه قال قال رسول الله صلى الله عليه وسلم يقطع صلاة المرء المسلم የአንድን ሙስሊም ሰው ሶላት ያበላሽበታል ወይንም ይቆርጥበታል ኢዛ ለም የኩን ከሌለ በይነ የደይህ በፊት ለፊቱ ከሌለ ምስለ ሙአኺረተ ረሕሊ ኮርቻ መደገፊያ የሚያክል እንትን ከሌለ አልመርአቱ ሴት ልጅ ትቆርጣለች፣ ወልሒማሩ አህያ፣ ወልከልቡል አስወዱ ጥቁር ውሻ እነዚህ ያበላሻሉ፣ ሶላቱን ይቆርጡበታል ይላሉ። አባደሪን መክሳሪ በዘገቡት ሐዲስ ማለት ሐዲስ ወፊህ እዚሁ ሐዲስ ውስጥ አልከልቡ አልአስወድ ጥቁር ውሻ ማለት ሸይጣኑን ራሱ ሰይጣን ነው ተብሏል። አኽረጀሁ ሙስሊም ሙስሊም ዘግቦታል። እነዚህ ሶስቱ ሶላትን ያበላሻሉ ነው። ከዛ ውጭ ያለው ግን ሱትራ ዋጅብ ነው ዋጅብ አይደለም። ባያደርግ ሶላት ይበላሻል አይበላሽም። ጅምለተው ሙሉ በሙሉ ሶላት ይበላሻል ማለት አይደለም። ወንድ ካለፈ ሶላቱ ጎደሎ ነው የሚሆነው። እነዚህ ሶስቱ ካለፉ ደግሞ ሶላቱ ሊበላሽ ይችላል። ምን ከለለው? ሱትራ ከለለው። ሱትራ ከለለው። ያጋጣሚ አንድ ሰው በፊት ቢያልፍ ሶላት ሊቀንስ ይችላል። ሱትራ መጠቀም ነበረበት እንጂ ሶላቱ ይበላሻል አይባልም። ሶስቱ ነገራቶች ካለፉ ግን ይሄ خلاف بين العلماء የተለያየ خلاف አለበት። ولكن ይሄን ሐዲስ ቅድሚያ የሰጡት ሰዎች ምንድን ያሉት? ይበላሻል ያሉት እነ ኢብኑ ተይሚያ ይበላሻል የሚሉት እነ ኢብኑ ቀይም ይበላሻል ያሉት እነ መሐመድ ኢብኑ ኢብራሂም አሉ ሼክ ይበላሻል ያሉት ይህንን ነው። ምክንያቱም አልሐዲስ ሶሒህ ረዋሁ ሙስሊም ሙስሊም የዘገበው ስለሆነ አይበላሽም፣ ችግር የለም የሚሉ ሌሎች ሐዲሶች አሉ። እነዚህ ሶስቱ ነገራቶች ሶላትን አያበላሽም የሚል ሌላ ሐዲስ አለ። ያ ሐዲስ እማ ሶሪሑን በዒፍ ወኢማ ሶሒሑን ገይሩ ሶሪሕ ነው ያሉት። ሶሒህ ነው ሐዲሱ ግን ማዕናው ግልጽ ይሆን አይደለም። አንድ አያበላሽም የሚለው እነዚህ ሶስቱ አያበላሽም የሚለው አንድ ወይም ደግሞ ሶሪሕ ነበር ማዕናው ይገባል ግን ضعيف ነው ስለዚህ ከዚያ አይዘልም ይህን ነው ራጅህ አድርገው ወስደው ለማንኛውም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ የቅጧዑ ይቆርጣል ሶላተል አልመር የአንድን ሰው ሶላት ይቆርጥበታል አልሙስሊም የአንድን ሙስሊም ዋብ ሆነ ከፈተን ካሽፋ ነው የሚባለው ከነሱ መጀመሪያ ከሙስሊም ይቻለ ይሰግዳል ማለት አይደለም የአንድን ሙስሊም የአንድን ሰው ሶላት ያበላሽበታል ይቆርጥበታል ኢዛ ለም የኩን ከለለ በይነ የደይ በፊት ለፊቱ ምስለ ሙአኺረቲ ምስለ ሙዕኺረት ረህሊ የኮርቻ መደገፊያ ያክል እንትን ሱትራ ከሌለ ያበላሽበታል። ማን ማን ያበላሽበታል? አልመርአቱ ሴት፣ ወልሒማሩ አህያ፣ ወልከልቡ አስወዱ ጥቁር ውሻ። እነዚህ ሶስቱ ያበላሽበታል አልሐዲስ። ሐዲሱ ይቀጥላል። ወፊ አልከልቡ አስወዱ የሚል ሸይጣኑን ብለው ገልጸውታል። ከዚህ ውስጥ አፍረጀሁ ሙስሊም ሙስሊም ዘግቦታል። አይሻ የዘገበችው የራሱ አንዲት ተናገረችው ነገር አለ ያ አህለል ኢራቅ አንተ እናንተ የኢራቅ ዑለማዎች ሆይ ሰወይቱሙና እኛ ሴቶችን እኮ ከውሻ ጋርና ከአህያ ጋር ቆጠራችሁን። እኔ ግን አንድ ነገር ልንገራችሁ አለ። ኩንቱ ናኢመን ሙዕተሪዶን አማመ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ፊት ለፊት አግድም ላግድም ተኝቼ ቤቱ ጠባብ ነበር አለች። ነብዩ ሌሊት ሶላት ሲሰግዱ ጨለማ ነው። ወለም የኩም ፊ በይቲና መሳቢሕ መብራት አልነበረም። ሲቆሙ እግሬን እዘረጋለሁ። ወአብሱጥ የዲ እንደ ሪጅል እንደ ቅያሜ እግሮችን እዘረጋቸዋለሁ ነብዩ ሲቆሙ ስጁድ ሲያደርጉና ስጁድ ሲያደርጉ ደግሞ ቆንጠጥ ያደርጉኛል ሰበስባለሁ አለች። ስለዚህ እፊት ለፊታቸው እኔ እየዘረጋሁ ነበረ። የዛን ሰዓት ሶላት ተበላሸብኛል አሉ። ለምን እንደዚህ ትላላችሁ አለች። ተባባናል። ሐዲሱ صحيح ولكن مرور አልተገኘም ነው። ሶሪህ አይደለም የሚለው አላለፈች ይሄን ሐዲስ ራሱ ሴት ውዱ አይፈታም ይፈታል ለሚለው ራሱ ይጠቀሙታል። ነብዩ ሲቆነጥጡ መብራት የለም መብራት የለም ደግሞ ሌሊት ተኝታለች። የተኛ ሰው ደግሞ እግሩ ሊጋለጥ ይችላል። ስለዚህ ይሁን ለሲማና ነው። እሳቸው ራሱ ሊቆረጥቷት እጃቸውን ሲዘረጉ ልብስ ሊኖር ይችላል አይችልም ብለውም አላሉ። ዝም ብለው እጃቸውን ዘርግተዋል። ስለዚህ ውዱ አይፈታም የሚለው ይሄን ትልቅ ደሊል ያደርጉታል። ደግሞም ይሆናል የሚገርም ነገር። ስለዚህ ሴት ልጅ ሶላትን አያበላሽም የሚለውን ይህን አንድ አምጥተዋል። ወላኪን ራሱ ይህንን ሐዲስ ይሄ ግልጽ የሆነ ሐዲስ ግልጽ የሆነ ሐዲስ ይሄን አላለፈችም፣ እሷ አላለፈችም። ትዘረጋለች፣ ተበስባለች፣ አላለፈችም። ሒማር የሚለውን ደግሞ የአብደላህ እብኑ አባስን ሐዲስ አምጥተዋል። እኔ አህያዬን ጋልቤ በመእሙሞቹ መካከል አቋርጬ ሂጃለሁ አለ። ይህም ሶሪያ አይሆንም። ለምን በነብዩ ፊት ሳይሆን የሄደው በመእሙሞች መካከል ነው። በመእሙም መካከል ደግሞ መሄድ ይቻላል። አሁንም ክልክል አይደለም። አሁንም ክልክል አይደለም። በመእሙም ፊት ለፊት መሄድ ለወንድ መርኢ ለወንድ ነው። ምክንያቱም አልመርአቱ ቱቅቢሉ ቢሸይጣን ወትድቢሩ ቢሸይጣን ፊትለፊት ስትመጣም በሰይጣን ምስል ትመጣለች፣ ስትሄድም በሰይጣን ምስል ትመጣለች። ስትሄድም እንደዚሁ በሰይጣን ማለት እሷን ተጠቅሞ አንተን ይወሰውሳል ማለት ነው። ሰይጣኖች ናቸው መጥፎች ናቸው ማለት አይደለም። ያ ማለት ሳይሆን ለሰይጣን ግን መጠቀሚያ ይሆናሉ ለማለት ነው። ስለዚህ ነው ሶላትን ያበላሻል የሚለውን ራጂህ አድርጉት። ግልጽ ነው በቃ። አያበላሽም የሚሉ ሰዎች ደግሞ ሶላትን ምንም ነገር አያበላሽም የሚል ሐዲስ አሁን እና አቡ ዳውድ ዘገባ ፊት ምን ትርሚዚ ዘገባ እናያለን ፊት ላይ ይሄንን ጀምዕ ሲያደርጉ ሶላት እነዚህ ሶስቱ ሶስቱም ምንም የሚያበላሸው ነገር የለም። ሶስቱ የሚለው ምን ማለት ነው ከተባለ ሶላትን ያጓድሉታል፣ ይቀንሱታል አጅሩን ማለት እንጂ ያበላሻሉ ማለት አይደለም ብለው ጀምዕ የሚያደርጉ አሉ። ላኪን ከጀምዑ ተርጂሑ እናያስቀል እኛ ነገር ነው ወይ ያንን አም እናድርግና ይህንን ካፍ እናደርገዋለን። በኤክሰፕሽናል ሶስቱ ያበላሻሉ። ኢለም የኩን ከሌለ በይነ የደይህ ምስለ ሙአኺረት ረህል ሱትራ ከሌለ በፊት ለፊቱ አልመርአ ሴት ካለፈች ወለሒማ ወለከልቡል አስወድ እነዚህ ካለፉ ሶላት ይበላሻል። ይህንን ራጃህ አድርጋችሁ ያዙ። ራጃህ አድርገው ነው ያመጣው። الحديث وله عن ابي هريره نحوه وله ለሙስሊም አን አቢ ሁረይራ ከአቡ ሁረይራም ይዞ የዘገበዋል። ያንኛው ከአባ ዘር ነው። ነህወሁ የዙ አይነት ሐዲስ ዱነል ከልብ ውሻ የሚለው ግን አልተቆጠረም። ሁለቱም ብቻ ነው ያመጣው ማለት ነው። يقطع صلاة المرء المسلم إذا لم يكن بين يديه مثل مؤخرة الرحل المرأة والحمار ብቻ ብሎ ተናግሯል። እዛው ሙስሊም ላይ ከሁለቱ ከአቡ ሁረይራ በተዘገበ ሐዲስ ማለት ነው። ወሊ አቢ ዳውድ አቡ ዳውድ ዘንድ ወነሳኢ ነሳኢም ዘንድ አለ አን ኢብኑ አባስ ከብኑ አባስ ተይዞ ነሁ የዙ አይነት አለ ዱነ አኺሪ የመጨረሻው ሲቀር የመጨረሻው ሲቀር ምን ሲቀር ማለት ነው? አልከልቡል አስወዱ አልከልቡል አስወዱ ሸይጣኑንም ወቀየደ ወቀየደ المرأة ሴት ልጅ ቀይዷታል بالحائض ሀይደኛ ከሆነች ብሏል ሀይደኛ ከሆነች የሚል ቀይድ አለ ይሄ ቀይድ ራሱ ضعيف ነው የሚሉት ሲል ቀይዷን ራሱ አውጥተው ضعيف ናት ብለዋል ሀይደኛ መሆን አለመሆን የለም ሲል ሴት ካለፈች በቃ ሶላት ይበላሻል በምን መካከል በሱትራ ፊት ለፊት ካለፈች ሶላት ይበላሻል እንደገና እንዳዲስ ነው የምንጀምረው አለልቀው ይራጅህ ማለት ነው ወላኪን በይነል ዑለማ የተለያየ ነገር አለ ብያቸዋለሁ ያደረጉ ሰዎች አሉ አሁንም ስንቀራ ጀምዕ አድርገው ነው ያቀሩ ወላኪን ራጅህ አድርገው ባሁን ያለው የዑለማው አብዛኛው ጅምሁር ዑለማ እና ራጅህ አድርገው ያመጡት እነ ተይሚያ እነ ቀይም ሌሎችም ተማሪዎቹ ይህንኛውን ነው የተቀበሉ ሶሪህ አድርገው የተቀበሉት ይህንኛው ሶስቱም ያበላሻል ያለውን ማለት ወለሁ አን አቢ ሁረይራ ለሙስሊም ከአቡ ሁረይራ የተያዘ ሌላ ዘገባ አለ። ነህወ የዚሁ አይነት ሐዲስ ዱነል ቀልብ ውሻ የሚለው ብቻ አልተጠቀሰም ትላለች። በቃ ሌላ ነገር የለም። ስለዚህ ምን ብላችሁ ትቀራላችሁ? የቅጣው ሶላት المرء المسلم المرأة ወልሂማሩ ወልከልብ ያለውን ተተውትና ማለት ነው። ከአቡ ሁረይራ ሙስሊም ላይ የተረጋገጠ ሌላ ሀዲስ ነው። ወለ አቢ ዳውድ ወነሳይ አቡ ዳውድና ነሳይ እነዚህ ዘንድ ደግሞ አን ኢብኑ አባስ ከብኑ አባስ የተዘገባለ ነህዋ የዚህ አይነት ሀዲስ ዱና አኺሪ የመጨረሻው ብቻ የለም የመጨረሻው ብቻ አይደለም ليس بمذكور هنا حلو عليه على قلب الاسود ሸይጣኑን የሚለው የለም። ግን ሶስቱም አለ። ምን የሚለው አለ? የቅጠዑ ሶላት አልመርኢ አልሙስሊሚ አልመርአቱ ወልሒማሩ ወልከልቡ አልአስወዱ የሚል አለ። ሶስቱም አለ። አቡ ዳውድም ላይ ነሳኢም ላይ ከብኑ አባስ ተይዞ የቱ ብቻ ነው የሌለው? ዱነ አኺር የመጨረሻው የለም። የመጨረሻው የለም ማለት የትኛው ማለት ነው? እ ውሻ የሚለው የለም ማለት አይደለም። የቱ ማለት ነው? አልከልቡ አልአስወዱ ሸይጣኑን የሚለው ብቻ የለም። ግን ሶስቱም ተጠቅሷል። الحمار المرأة والحمار والكلب الأسود ያበላሻሉ ብሏል። አቡ ዳውድም ላይ ነሳኢም ላይ ግን የመጨረሻው የለም። ምን የሚለው الكلب الأسود ሸይጣኑን የሚለው የለም። እሱ ብቻ የለም እና وقيد قيد አድርጎ ወይንም ወቁይዳ አልመርአቱ ቢሃኢቲን ወቀየደ አልመርአተ መርአት የሚለውን ሴት የሚለውን ቀይደውታል፣ ገድበውታል። በምን ቢልሃኢት ሀይደኛ ሴት ካለፈች ሶላት ይበላሻል አሉ። ሀይደኛ ሴት አሉ። በሀይድ ያለች ማለት ለሀይድ የደረሰች ማለት አይደለም ነው ያሉት። ይሄን ደግሞ ለሀይድ የደረሰች አቅመ አቅመ አዳም አቅመ ሔዋን አቅመ ሔዋን የደረሰች ለማለት አይደለም የተፈለገው። ልልሐኢድ ሀይደኛ የሆነች ማለት ነው። ሀይደኛ የሆነች ሀይደኛ የሆነች የሚለው ቀይድ ደግሞ በጣም ያጠበዋል። ሀይደኛ ትሆንም አትሆንም እንጂ ለሀይድ የደረሰች ማለት አይደለም ነው የሚለው። ለሀይድ የደረሰች ማለት አይደለም። ሀይደኛ ሴት ይሄ ደግሞ በዕት ነው። በጣም ቀይዱ በዕት ነው። ተግባብተናል። وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام اذا صلى احدكم አንዳችሁ ሲሰግድ ኢላ ሸይን ወደሆነ ነገር ሲሰግድ የሱሩ የሚሰትረው የሆነ ሱትራ ተጠቅሞ ሲሰግድ ምንና ከሰዎች ተሰትሮ እየሰገደ እያለ ፈአራደ ካሰበ አሐዱ አንድ ሌላ ሰው ካሰበ አየጅታዘ አቋርጦ ማለት በይነ የደህ በሰጋጁ ፊት ለፊት አቋርጦ ማለትን ከፈለገ ፈለድፈዑ ይገፍትረው ይገፍትረው ማለት ነው ሰውየው ሶላት ላይ ያለው ሰውየው ፈኢን አባ እምቢ ካለ ግን ፈሊቃቲልሁ ይደባደበው። ፈኢነማ ሆ ይህ ሰው ሸይጣኑን ሰይጣን ራሱ ሰይጣን ነው። ቢሱረት ቢሱረት ኢንሳን በሰው ምስል የሚንቀሳቀስ ሰይጣን ነው ነው ወይስ ራሱ ጋር ሰይጣን አለ ነው? ሐዲሱ ሙተፈቅ አለይ ነው። ወፊ ሪዋያ በሌላ ዘገባ ፈኢነማ አሁል ቀሪን አብሮት ሰይጣን አለ ከሱ ጋር የሚንቀሳቀስ ከሱ ጋር አብሮ የሚንቀሳቀስ ሰይጣን አለ። ስለዚህ ይገፍተረው እምቢ ካለ ፈሊቃቲልሁ ይደባደበው ብለዋል ነብዩ አለይሂ ሰላቱ ወሰላም። ፈልየድፈዑሁ ይገፍትረው። አስሃሉ የምንጠቀመው እንደዚህ አይነት ቦታ ላይ መጀመሪያ ቀስ ብለን ነው ነካ የምናደርገው። እንዲህ ካለ በጣም ከገፋ መገፍተር፣ እንዲህ ካለ በጣም ትገፈትረዋለህ። በጣም ስትገፈትረው ራሱ ወድቆ የሆነ ነገር ላይ ተጋጭቶ ቢሞት ደሙ ደመል ቀልብ ነው አይጠየቅም። እንዴ በሸሪዓም አይጠየቅም፣ በአኸራ ምንም የለበትም። በሌላ ህግ ይጠየቅ በሸሪዓ ግን አኸራ ምንም የለበትም። በዚህ አይነት ከሆነ ግን አካልና አካሉን መጠቀም አለብን። የሚያውቅ መሆን አለበት። መጀመሪያ ደግሞ ሰውየው በሰው ፊት ማለት ሁለተኛ ነብዩ ቀይድ ያስቀመጡት ነገር አለ። ምን ኢዛ ሶለ አሐዱኩም አንዳችሁ ከሰገደ ኢላ ሸይን ወደ ሆነ ነገር የፍቱሩ ወደሚፈተረው ነገር ምንና ከሰዎች ሱትራ ተጠቅሞ እየሰገደ እያለ በሱትራውና በሱ መካከል የሚያልፍ ከሆነ ብቻ ነው። ከዛ ውጭ ባለ ላይ ግን ይሄ ሴት ራሱ አይፈቀድ። ልከለከል ትችላለህ የተወሰነ ግን ሙዳፋ እምቢ ካለ ፈኢን አባ ሙቃተላ የለም ግን እጅማ አለ ይላሉ። መግደሉ አይፈቀድም የሚለውን እጅማ ያመጡበታል። مقاتلة ማለት ይደባደበው ማለት እንጂ ደሙን ያፍሰው ማለት አይደለም ይላሉ። ካለ مقاتلة ያለውን ለፍጉን ከተከተል ገደል የሚለውን ለመቀነስ መጋደል ይቻላል የሚሉት ካለፍ ነው። بقى مزاين في اسم كيف شنو يطلع كجمع كعموم الصقوق خاصة له حديثا خاص إذا قال أحدكم لا شيء يكثر من الناس فأراد كل أن أحد أن لتوالي كذا بين يديه بس التي كما قرر فليتفع فإن هذا خلقات فإن من شيطان فهو شيطاني هنا لا شياطين الإنس والجن فهو راس شيطان نعم شياطين الإنس هنا فهو اللي تايهد كتوس الشيطان عنه شيطان يمي مثل ሰይጣን አለ ራሱ አላህ ገልጾታል። ሰይጣን አለ ብሏል ከሰዎች ሸያጢን ፈኢነ መዓሁ ቀሪብ ቀሪንማ ሁሉም አለ ነብዩም አላቸው ቀሪን የነብዩ ግን እስላም ተቀብሎልኛል ብለዋል። አንዳንድ እኮ በጣም የሚያንቀሸቅሽን እሱ ነው። ቀሪን አለ ሁሉም ላይ ቀሪን አለበት። ነው ሐዲስ እኮ ነው። ማሁ ቀሪን ቁርአን ነው። እያንዳንዱ ሰው ጋር ቀሪን አለ። ቀሪኑ የተስተካከለለት ሰው አቢድ ነው የሚሆነው። ቀሪኑ ያልተስተካከለለት ደግሞ እንደተፋለመ ይውላል። ቀሪንህን ለማሸነፍ ኳስ ሂድ፣ እንደዚህ ቦታ ሂድ፣ እዚህ ቦታ ሂድ ሲል አልሄድም፣ መስጊዴ፣ ሰዓቴን፣ ነኔን ትምህርቴን በቃ ወደ መሐረማት ወደ መጠጥ ወደ ምን እንዳትሄድ እሱ ነው የሚታገል፣ አንተም ትታገላለህ። ካሸነፍኩ አሸነፍኩ። ነብዩ ግን ሰልሞልኛል፣ እስላምን ተቀብሎልኛል። ምን አስቸግረው ቀሪን አለ ሁሉም አአ ነገር ለተደዛ እ ማለት አሁን ሶላቱ አይበላሽም። የማን ይኸው መያዝ ያለብን ምን እንደሆነ ታውቃለህ? ሶላትን የሚያበላሹ ነገራቶች ሶስቱ ብቻ ናቸው። የሚያበላሹት የሚቆርጡት ሶስቱ ብቻ ናቸው። ሶስቱ ብቻ አላቀው ሊራጅህ አድርገን ነው እንጂ እሱም ራሱ አጅሩን ይቀንሳል እንጂ አያበላሽም ተብሏል። ሌላ ሰው ወንድ ወንድም በፊት ቢያል ሶላት አጅሩ ይቀንሳል ይቀንስባል። እሱም አደጋ ውስጥ ይገባል። ምን ከሆነ በሱትራ ፊት ለፊት ካለፈ እሱም አደጋ ውስጥ ይገባል። ሱትራ ከሌለ ደግሞ አንተ ወንጀለኛ ነህ፣ ሶላት ይቀንሳል። ምክንያቱም ይላሉ ሙባረክ ሰው የሚባሉት ያ ማለት ፈኢነ ረህመተ ትዋጅሁል ሙሰሊ ከጋጅን ሰው ፊት ለፊቱ ረህማ ትመጣለች። ራህማ ፊት ለፊት መዋጃ ታደርገዋለህ ነብዩ አለይሂ ሰላቱ ወሰለም እንዳሉት ማለት ነው። ራህማህና አንተ መካከል ማንም እንዳይገባ አንተ ራህማህን በምን መደገፍ አለበት? ከፊት ለፊት ምን መኖር አለበት? ሱትራ መኖር አለበት። የአንተ ራህማ እዚህ መካከል ብቻ ትሆናል። ማንም አይገባ። አለበለዚያ ግን ክፍት ካደረከው ዝም ብሎ ክፍት ልቅ ከሆነ ማንም ሲመላለስ ይቆርጥሃል። ያ ማለት ያንተ እይታህ ራሱ ይሳባል። ሱትራ ካለ ግን አንተ ትገደባለህ፣ ራህማም ትገደባለህ። ፊት ለፊት ተዋጅሁሃል በይነከ ወበይነ ሱትረትክ ማለት ነው። ይህ ያኔ ይላሉ ዒለቱ አላህ አለ ሐዲሱም ደግሞ አለ ዒለቱም ይቀርባል እሱ ራሱ ሐዲሱ فإن الرحمة تواجه المصلحين الذي عفان እንትን አትበል ሐሳብ ስለዚህ ወንድ ሰው በፊት ያል ሶላት ይበላሻል ሳይሆን ምን ይሆናል ነው ያለው አጅሩ ይቀንሳል ሶስቱ ነገራቶች ካለፉ ግን ምን ይሆናል ሶላቱ ይበላሻል እንደገና ሀብሎን የሚጀምረው ሱትራ ኑሮት በሱትራውና በሱ ፊት ለፊት በመካከል ላይ ካለፈበት ውሻ ካለፈ ካለፈ አህያ ካለፈ ራጅህ አድርገው የወሰዱት ዑለማዎች ይሄንን ነው። ጀምዕ ያደረጉን ሰዎች አሉ። ሐዲሱን እንቅራውና ጀምዕ አድርጉ። አቤት አይቻልም። ካለፈ በኋላ እንደገና ከተመለሰ ሁለት ጊዜ ነው ያቋረጠው። ምንም ፈትዋ ሰጥቷል። ካለፈ በኋላ መመለስ አይቻልም። አልፎም ከሆነ ድንገት አልፎ ከሆነ አለፈ በቃ። አንተ ራሱ እንድመለስ አታድርግ። የተወሰነ ሰዓት ካለፈ ይለፍ መጣፊን ነው መከላከል ያለበት አለበለዚያ ሁለት ጊዜ ምሩር ይሆናል ያለ እ እ ሁሉንም ያስኬዳሉ። ቀይዱ ቀይድ ስላልሆነ ትንሽም ብትሆን እራሱ አይቻልም የሚለው ትንሽም ብትሆን አይቻልም የሚለው ትንሽም ብትሆን አይቻልም የሚለው እና ያመጡት ይሄ ቀይድ ቀይድ አይሆንም። ቀይዱ በእስ ስለሆነ ነው። አለበለዚያ ምን አድርጓል መሰላችሁ? ሀኢድ የሚለው ለሀይድ የደረሰች ማለት ነው ብሎ የተረጎመ ሰው አጅነብይ መሆን የደረሰች መወስወስ የምትችል ሸይጣን ሊሰፍባት የምትችል እሷ መሆን አለባት ብለው قيد አድርገዋል። ግን ቀይዱ ባዕድ ነው። ቀይዱ ባዕድ ከሆነ ደግሞ ለሀይድ መድረስ አለመድረስ የሚለውን ነገር አይሆንም። ለሀይድ መድረስ ብለው ከተረጎሙ መጀመሪያ ለሀይድ መድረስ ማለት አይደለም። المرأة الحائض ካለ adjective ነው የሚሆነው። ለሀይድ የደረሰች የሚል የለም። ሀይደኛ ሴት ተብሎ ነው የሚተረጎመው። adjective ሀይደኛ ሴት ነው እንጂ የሚባለው የደረሰች የሚለው ከየት መጣ? መጀመሪያ መኖር አለበት ለምን ለጅኖች? አዎ አዎ ለዚህም ራሱ ዳዕዋ ይደረጋል። ዳዕዋ ማድረጋል እንትን በጣም ሲዲ ራሱ ማሳተም ትችላለህ። በሲዲ መልቀቅ ትችላለህ ለልጅነት አዩሃል ጅንዩን አሰላሙ አለይኩም ወራህመቱላህ ምናምን ነገር ብለ ከቁርአን አያ ከሐዲስም እየቀራ አላህን ፍሩ፣ ለዛ አድርጉ፣ ሱና ላይ በርቱ፣ ወደ ጀማዓ ነው እያልክ ጥሪ ወደ ቂራአት ነው አዎ የጅን ራሱ አለ ሲዲ ያዘጋጁ ዑለማዎች አሉ። በዚህ ላይ ብቻ ኪታብ የሚጽፍም አለ ለዚህ ራሱ ያው አደረግላችሁ አለ ያ አህለ ሱና ሚን አልጂን እያለ ራሱ እንትን አለ ካፌት ተባለ ኢንሻአላህ ያደርጋሉ ማለት መጠኑን ምን መሰለ ራሱ ወንጀል ነው። በማን ላይ ነው ወንጀሉ? ሰውየው ሱትራ ያልያዘው ሰውየው ወንጀል ነው። ወንጀል ሰርቷል፣ በጣም ወንጀል ሰርቷል። ምክንያቱም መራቅ ያለበት የሚሉት ቀድረረን የትም ሀጀር እስከ ማለት ድረስ ደርሰዋል። ራቅ ማለት ያለበት ሰውዬ በሰጋድ ፊት አለፈ የማይባል ያክላል። ስጁድ ሲያደርግ እንደዚህ መጠነው ነው። አሁን ሲታለፍ ምንድነው ስጁድ ሲያደርግ ይጠብቁና በራሱ ፊት ላይ እስከ ራሱ መልክ ያለው ግንባሩ የሚያልፍበት ድረስ ብቻ ነው። ከዛም በኋላ ያለው ማለት ይቻላል ነው። ይሄ ዝም ብሎ የተገኘ ነገር ነው እንጂ በጣም መራቅ አለብን ስናል ማንኛውም ለጥንቃቄ ማለት ነው። ከዑለማዎችማ መን ሚንሁም ቃለ ቀድረ ረምየት ኢንዛውሩሪያ ህዝብ ያስበት ያክል ራቅ ብለህ ማለት አለብህ ነው ግን መዕሲያው በማን ላይ ነው? ሱትራ ያልያዘው ሰውዬ መዕሲያ ውስጥ ነው ያለው ካለፈበት ማለት ነው። ያለ ሱትራ መስገድ ይቻላል? ይቻላል። ማር ለለበት ቦታ ይቻላል። ነብዩም ሰግደዋል አሸዋ ቦታ ላይ ምንም ነገር ለለበት። ነብዩም ሚና ላይ ሰግደዋል። ይሰል ኢላ ገይሪ ጅዳሪ የሚል ሐዲስ ነው ነፍሱል ሐዲስ ያለው ኢላ ገይሪ ጅዳሪ። እንደውም እብነ አባስ እኔ ስመጣ ነብዩ ወደ ግድግዳ ሳይሆን ፊት ምንም ሱትራ አልነበረም ነው ግን በነብዩ ፊት አይደለም የሄደው በመእሙን ፊት ነው አብደልበር የሚባል እብኑ አብደልበር የሚባል ታላቅ ዓሊም ምንድን አልሙሩሩ በይነ የደይል መእሙም ላየዱሩ ሶላት ሶላትን አይጎዳም ነው ያሉት። አይጎዳም። ለምን ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ነብዩ የተናገሩ አልኢማሙ ጁነቱል መእሙሚን ለመእሙሞች ራሱ ጁና ነው መከላከያ ነው። በኢማም ፊት ለፊት ሱትራ ካለ ከዛም በኋላ ያለው ሁሉ ምንም ችግር የለም መተላለፍ ይቻላል። መካን ብቻ ነው የሚፈቀደው? ላ የትም ቦታ ላይ ይፈቀዳል። ለምን ነብዩ አለይሂ ሰላቱ ወሰላም ሚና እያሰገዱ በመእሞች መካከል እብኑ አባስ አህያይን ይዣልፍ ያለው ብሏል። ሌላ ቀርቶ ምን ይዞ ነው ያለፈው? አህያ እንኳ ራሱ አልቆረጠም ማለት ነው። አህያ ፊት ለፊት ካለፈ ማለት አንተ ብቻ ያለ ሱትራ ሙንፈሪድ ሆነ ስትሰግድ፣ ኢማም ሆነ ስታሰግድ ነው ይሄ ነገር የሚመለከተው። መእሙም ሆነ ስትሰግድ ግን ሁክሙ ይለያል። ችግር የለም በአንተ ፊት ለፊት ቢያልፍ ቀላቀልኩባችሁ ግልጽ ነው አይደል? ይኸው አንድ ነገር ይህን ተጠንቀቁ አልኳት። ስለዚህ ነው አህያ ያበላሻል አይበላሽም ላለው ይሄ የቡኻሪ ሙስሊም ሐዲስ ነው። የአብደላህ ብኑ አባስ ሐዲስ ደሊል ይሆን ነበር። አህያ ቢያበላሽ ኖሮ የዛን ጊዜ ሶላታችሁ ተበላሽቷል ይሉ ነበር። ይህንን ደሊል አምጥተዋቸው አምጥተውባቸዋል። አያበላሽም፣ ውሻ ሊያበላሽ ይችላል፣ አህያና ሴት ግን አያበላሽም ለሚለው ደሊል ሲያመጡ የብኑ አባስን ደሊል ሲያመጡባቸው አሀ እሱ ያለፈው በነብዩ ፊት ሳይሆን በመእሙሞች መካከል ነው። አህያ ላለመበላሸቱ ደሊል አይደለም የሆነው በመእሙም ፊት ለፊት ማለት ላለመበላሸቱ ደሊል ይሆናል። ተግባባን አይደል? ራሱ ሶሪህ አይደለም ያሉት እነ ኢብኑ በጣም ነጮች ናቸው። ይቺ ሐዲስ ቡኻሪና ሙስሊም ላይ የተዘገበች ስለሆነች እንደ አህያ ይዞ አይደል እንዳለፈው እዳመች አህያ በአህያ እኮ ቢያበላሽ ኖሮ ያበላሽ ነበር ብለው ደሊል ይህንን ሲያመጡባቸው ሶሪህ አይደለም ማለት ነው። ሶሒህ ነው ሐዲሱ ወላኪን ሶሪህ አይደለም። ማንኛውን ሐዲስ ላወጣው ይችላል። Thank you. አው በመሙን ፊት ለፊት ቢያልፍ ችግር የለም አይበላሽም። የትም ብታልፍ ውሻም ቢያልፍ ምንም ቢያልፍ ምክንያቱም ሱትራ የለም አነሱ ሱራ የሚባል አያስፈልግም። የሚበላሸው እኮ በሱትራና በአንተ መካከል ሲያልፍ ነው ተብለሃል አይደል? የአንተ ሱትራ ማለት የኢማሙ ሱትራ ነው። ኢማምህ ብቻ አይቋረጥም። ከዛ ውጭ ባለው ቢያልፉ ችግር የለም አይቋረጥም። መጀመሪያ በአንተ ወንጀል አይደለም ማለት አንተ ሱትራ እያለህ እኮ ወንድም ካለፈ አጅሩ ይቀንስብሃል ሶላት አይደል? መእሙም ሆነህ ግን በፊት ለፊት ወንድ ቢያልፍ አጅር አይቀንስም። ሌሎችም እዚህ ላይ ሁክም አይመጣም። መእሙም ምንም አይጎዳውም በፊቱ የሚያልፍ ነገር። ይኸው እብኑ አብድልበር ምን ይላሉ? ይህን ሐዲስ ሲረዱ አልማሩ በይነ የደይል መእሙም ላየድሩ ሶላተ ሶላቱን አይጎዳም። በመእሙሞች ፊት ለፊት የሚያልፍ ሰው ሶላቱን አይጎዳም። የብኑ አባስ ይሄ የቡኻሪ ሙስሊም የዘገቡት ሐዲስ በጣም ጠንካራ ደሊል ይሆናል። እዚህ ደግሞ መረጃ ይሆናል። የመእሙም ሶላት እንደማይጎዳ ማለት ነው። ለዚህ እንግዳ ነን፣ በጣም እንግዳ ነን። አልሰይደ ትንሽ መስጊዶች ነው እንዲዛሰራል እንደውም እንትን ወደ ፎቅ ሲወጡ በመእሙት መካከል ይገድበዋል። መእሙት ናቸው። በመእሙም መካከል ማለፍ ይችላል። በላይኛው እንትን የምትወጣ ከሆነ እዚህ መእሙም ካለ ጠባብ መስጊድ ከሆነ ምሳሌ ያየሁት ክስተት ስላለ መእሙሞቹ ሞልተውታል። መንገድ የለበት አለ ማለት በመካከላቸው ቀጀት አልፋለ እንታ ይዙልክ ማለት ግን ይዟል፣ ይገድበዋል። በቃ እዛ መቆም አልነበረባቸውም። እንደዚህ አይነት ሹብሃ ካለባቸው ግን ይገድባሉ ስለማያውቁ ነው። በኢማም ፊት ለፊት አትሄድ እንጂ ችግር የለም። ቀጥ ማለት ትችላለህ እዛ ቦታ ላይ አልገባችም። በጣም ገፍ وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ اذا صلى احدكم አንዳችሁ ከሰገደ فليجعل تلقاء وجهه ፊት ለፊቱ ያስቀምጥ ሸይአን የሆነ ነገር ሸይአን የሆነ ነገር ያስቀምጥ የሆነ ነገር ማለት ኩባያም ሞባይልም ምንም መስመር ማስመር ምናምን ሁሉም ይገባል። የሆነ ነገር ያስቀምጣል። ፈኢለም የጅድ የሚያስቀምጠው ሙጀሰም አካል ያለው ነገር ካላገኘ ሰፋ ያለ ነገር ካላገኘ ፈለንሲብ አፎን ዘንግ ነገር ያቁም። ፈኢለም የጅድ ያንንም ካላገኘ ፈሊኸጥጥ ኸጠን መስመርን ያስመር ثم لا يضره ከዛ አይጎዳውም። መመረ በይነ የደይ በፊት ለፊቱ የሚያልፍ ሰው አይጎዳውም። በፊት ለፊቱ ማለት ወራአል ሱትራ ከሱትራ ጀርባ የሚመላለስ ነገር አይጎዳውም ማለት ነው። ቅደም ተከተል ይዘው ነው የተናገሩት። የሆነ ነገር ያስቀምጥ ሸይአን ያለውን ማአኺረተ ረህል እንበልና ነው ማአኺረተ ረህል ያስቀምጥ ፈኢን ለም የጅድ ማአኺረተ ረህል ካላገኘ ፈሊንሲብ ዓሶን ዘንግን ያቁም ጦርን ፊት ማለት ነው ወይ ቀጭን ነገር ወጋ ያድርግና ያቁም ፊት ለፊቱ ፈኢን ለም የጅድ ደግሞ ፈሊዩኸጢጥ خطا መስመርን በፊት ያ መስመር የሚለውን ይዘው ምን አድርገዋል የምንጣፍ ጣፍ እንደ መስመር ይወክላል ብለው ይወሰዷል በቃ ለማጠጋጋት ማለት ነው። ሲደል ኑሮ አይደለም። ከዛም በኋላ ثم لا يضر አይጎዳው መመረ በይነ የደይ በፊት ለፊቱ ያለፈ አይጎዳውም። አخرجه አخرجه احمد وابن ماجه وصاحب ابن حبان ولم يوسف ولم يوسف ትክክለኛውን ነገር አላገኘም። መን ዘዐመ የሞገተ ሰው አነሁ ሙፍሪድ ይህ የተምታታ ነው ያለ ሰው በልሆ ሐሰኑን እንደውም ሐሰን ነው ብለዋል። ለጥንቃቄ ወላኪን ሙጠሪብ ነው ضعيف ነው ነው في كفاية على خط فمنعه جماعة وقال آخرون አይቻልም ያሏል። ሐዲሱ ራሱ ሙጠሪብ ነው፣ ሐዲሱ ضعيف ነው ብለዋል። ሰውየውም ለማስጠንቀቅ መን ዘዐመ ወለም ዩሲብ ትክክል ነጥብ አላገኘም። መን ዘዐመ የተከራከረ የሞገተ አነሁ ሙጠሪብ የሐዲስ ሙጠሪብ ነው ያለ ሰው ትክክል አይደለም። በል እንደውም ሐዲሱ ሆል ሐሰን በጣም ጥሩና ጠንካራ ሐዲስ ነው። በሌሎች ሐዲሶች ተጠጋግኖ ይደርሳል እያሉ ነው። ወደ ሐሰንነት ደረጃ ይደርሳል። በስራብነት አለ መልሱ ሙጠሪብ ነው ነው ስለዚህ ወቀድ እክተለፈ ፊ ኪፋየት የልኸጣኒ ሱትራ ስለ ሱትራ ይበቃል አይበቃም በሚለው ላይ ዑለማዎች ተከራክረዋል። ፈመንዐሁ ጀማዓ የተወሰኑት ግሩፖች አይቻልም ሲሉ ወቃለ ቢህ አኸሩን ሌሎች ደግሞ ይቻላል ብለዋል። ፈጀዐልሁ ሱትረተን ኢዛ ለም የኩን ሸይኡን ሲዋሁ ለሱትራ ለሱትራ ምንም አማራጭ ከጠፋ መስመር እንጠቀማለን። የመስመሩ ከይፍያ እንዴት ነው? ኢማሙ አህመድ ثم اختلفوا في صفته فاختار الامام احمد ان يكون عرضا مثل الهلال እንደ ጨረቃ እንዲህ ማስመር አለበት አሉ ፊት ለፊት እንደዚህ ማስመር አለበት። ጨረቃ መሰል ነገር አጠፍ ያለ ነገር ማድረግ አለበት ማለት ነው። ያስቀምጣሉ። የኩኑ አርድም مثل الهلال አው ሙተቀውሰን ከልሚህራብ አድርገውታል። ወቂለ የሙዱ ጡለን ወይ ረጅም መስመር ከእግሩ ጀምሮ እስከ ፊት ድረስ እንደዚህ ሳቢያል ከእግሩ ጀምሮ እስከ ፊት እስከሚበቃው ቦታ ድረስ በረጅሙ ያስምር ማለት ነው። ወይ ቀጥ ያለ መስመር ወይ እንደዚህ ወይ ከእግሩ ጀምሮ ወደ ፊት ማለት ነው ያስመር። አንድ መስመር ቀጥ ያለ መስመር ከዚህ ኪሎ እዚህ ድረስ ካለ ይበቃል። ወይ በእግር መካከል ታሰምርና ጫፉን እዚህ ታደርሳለህ ይበቃል። እስከዚህ ድረስ እኔን ይመልክ ማለት ነው። ስለዚህ ምንጣፍ የሚያው ነው ይላሉ። ወይም እዚህ የተዘጋጀው ቦታ ያንን ይወክላል ይላሉ። مع كونه ضعيفا نقبل للتركيز اما الاولى هذا ለማንኛውም ለማንኛውም ተጓልተናል። ትንሽ ነገር ራሱ ኩባያ የሚሆን ሞባይል ሌላ አማራጭ ከሌለ እሱን ማድረግ አለብን ይወክላል እያሉ ተከለከሉ። وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል لا يقطع الصلاه ሶላትን አይቆርጥም ሸይኡን ምንም ነገር ሶላትን የሚያበላሽ ነገር የለም በፊት ለፊታችን ነው ወድረኡ ተከላከሉ መስተጣዕቱም የቻላችሁትን ያክል ተከላከሉ ምን ሶላትን የሚያበላሽ ነገር የለም ምንም ነገር አይቆርጥም ሶላትን አخرجه አቡ ዳውድ አቡ ዳውድ ዘግበውታል ወፊ ሰነድ ضعف ሰነዱ ላይ ድክመት አለበት ضعف ነው ሐዲሱ ضعف ነው ይላል ይሄ ሐዲስ ምንም ነገር አበላሽም ነው አይደል ምንም ነገር እዛኛው ሐዲስ ላይ ስንሄድ ደግሞ ምንድነው የሚለው? ወየቅጠዑ ሶላተል መርኢል አልሙስሊሚ አልመርአቱ ወልሕርማ ወልሕማሩ ወልከልቡል አልአስወዱ የሚላል። እዚህ ደግሞ ሸይኡን ምንም የሚያበላሽ ነገር የለም ብሏል። ሁለቱን ጀመዕ እናደርጋለን እንደ ባዕድ ዑለማ ማለት ነው። ጀመዕ አድርገን ማስታረቅ ይቻላል እንዴት እናስታርቀው? ሶላት ምንም አያበላሽም ሶላትን ላይቅጠ ሶላተ ሸይኡን ሶላትን ምንም ነገር አይቆርጠውም ማለት ሙሉ በሙሉ አያበላሸውም ማለት ነው። እዚህ አሁን ቀራ ነው ሐዲስ ላይ እዛ ደግሞ የቅጠዑ ሶላተል መርኢ ሃኡላኢ ሰላሳ ይቆርጡታል ማለት አጅሩን ይቀንሱታል ማለት ነው እንጂ ያበላሹታል ማለት አይደለም። ይህ ጀምስ ነው። ገብታችኋል? ገብታችኋል? ምንም ነገር ሶላትን አይቆርጠውም ማለት ምን ማለት ነው? እ ሙሉ በሙሉ አያበላሸውም። እነዛ ሶስቱ ደግሞ ሶላትን ይቆርጣሉ ማለት ምን ማለት ነው? አጅሩን ይቀንሱታል ማለት ነው። ይሄ ጀምዕ ነው። እንደዚህ ወላኪን ራጂህ የሚያደርጉት የቱን ነው አልኳቸው እ ያበላሻል ያለው ይሄንኛው አያበላሽም ያለው ሐዲስ ضعيف ነው። ይሄ ሐዲስ ያንኛውን ምን ማድረግ አይችልም መቋቋም አይችልም። ሴት አህያ ውሻ ሶላትን አይቆርጡም የሚል የሚያመላክቱና ጠቋሚ ሐዲሶች ወይ ضعيف ሶሪህ ናቸው ሶሪሁን ضعيف ወይም ደግሞ ሶሒሁን ገይሩ ሶሪህ ናቸው። ሐዲሱ ሶሒህ ይሆንና ሶሪህ ግልጽ አይሆንም ማዕና አንድ ወይም ደግሞ ሐዲሱ ሶሪህ ነበር ማዕናው በጣም ይገባ ነበር የአሁኑን ሐዲስ ይመስል ወላኪን ضعيف ነው። ከዛ አይደሉም ይላሉ ነብዩ ቀይም ነብዩ ተሚያ ረህመቱላህ ዐለይሂ ሁለት ወይም ደግሞ ሌላ ምን አድርገዋል? አምና ኻስ አድርገውታል። ላ የቅጠዑ ሶላተ ሸይኡን ሶላትን ምንም ነገር አይቆርጥም አሉ። ኢላ ሀኡላኢ ሰላሳ እነዛ ሶስቱ ሲቀሩ በኤክሰፕሽናል በዛኛው ሐዲስ ታወጣዋለህ ማለት ነው። አንድ ኤክሰፕሽናል አውጥተዋል። ወይ ይሄንኛው ضعيف ነው ያንኛው ሶሒህ ይቀደማል ወይም ደግሞ ጀምዕ እናደርጋለን። ወላኪን ራጅሑ የትኛው ነው? ሶስቱ እንደሚያበላሹ ወራጅ እ እ ሶሒህ ነው ብለው ወስደው እኮ ነው እንደው ሶሒህ ነው እንበልና ተቅዲረን ማለት ነው። ምክንያቱም ኢማ ሶሒሁን ገይሩ ሶሪህ ወኢማ ሶሒሁን ወኢማ ሶሪሁን ضعيف ብለው ነው ያመጡት። ሶሒህ ነው ብለን የወሰድነውን እንኳ ብናገናኘው ጀምዕ ስናደርግ በዚህ ነው የምናስታርቀው። ጀምዕ ያደረጉት ሰዎች ሶሒህ ነው ብለው የወሰዱት ሰዎች መጀመሪያ ይሄንኛው ضعيف ነው ያንኛው ሶሒህ ነው ሶሒህና ضعيف አይቃረንም፣ አይገናኙም። ሶሒሁ ነው የሚቀደመው። ስለዚህ ያበላሻሉ ሰዎች። ይሄን እንወስናለን። አንድ ራጅህ አድርገው ማለት ነው። ወይም ደግሞ ሶላትን ጭራሽ አያበላሽም የሚል አለ። አዎ እነዚህ ሶስቱ ሲቀሩ የሚለውን exceptional የዛኛውን ሐዲስ አምጥተን እንደ exceptional እንጠቀማለን። ይሄንኛው አምነው ያንኛው ኻስ ካስተ አምን ደግሞ ይኸፊፉ ተፍሲል ያደርገዋል። ተግባባል። وبالله التوفيق። السلام عليكم ورحمة الله